السلام عليكم ورحمة الله وبركاته الحمد لله رب العالمين والصلاة والسلام الأتمان على النبي الأمين وعلى آله وأصحابه ومن اهتدى بهداه واتبع سنته إلى يوم الدين اللهم لا علم لنا إلا ما علمتنا وعلمنا ما ينفعنا وانفعنا بما علمتنا يا رب العالمين فسيكون درسنا اليوم من كتاب بلوغ المرام من أدلة الأحكام في كتاب الصلاة باب صلاة الجمعة من يقرأ المثنى فليتفضل مشكورا السلام عليكم ورحمة الله وبركاته السلام ورحمة الله بسم الله الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم باب صلاة الجمعة عن عبد الله بن عمر وأبي هريرة رضي الله تعالى عنهم أنهما سمعا رسول الله صلى الله عليه وسلم يقول على أعواد منبره لا ينتهين أقوام عن ودعهم الجمعة أو لا يختمن الله على قلوبهم ثم لا يكونن من الغافلين رواه مسلم ما شاء الله تبارك الله طيب باب صلاة الجمعة ስለ ጁሙዓ ሶላት የሚናገር ወይም የሚገልጽ ይባላል ጁሙዓ የሚለው ጁሙአን በዶማ ሚሟንም በዶማ ጁሙአ ሌላው ደግሞ ጁሙአ ሚሟን በስኩን አድርገን ማለት ጁሙአ ጁሙአ ማለት መሰባሰብ ከሚለው ቃል የተወሰደ ነው ምክንያቱም የጁሙአ ሶላት ሰዎችን የማሰባሰብ ባህሪ ስላለው ለጅቲማዕ الناس ሰዎች ለማሰባሰባቸው ጁሙዓ የሚለው ስያሜ ተሰጠው ይላል ጁሙዓ ሶላት ጁሙዓ የተባለበት ወይም የጁሙዓ ሶላት የጸደቀበት بالكتاب والسنه በቁርአን በሐዲስ ነው ቃኑ ያ ايها الذين امنوا اذا نودي للصلاه من يوم الجمعه ይላል فسعوا الى ذكر الله በሚለው አንቀጽ ተረጋግጧል ማለት ነው በሐዲስ ነብያችን አለይሂ ሰላቱ ወሰለም ያው አሰግደዋል ሰግደዋል ተናግረዋል በንግግርም በተግባርም አረጋግጠውታል ብዙ መረጃዎች ስላለ ችግር የለውም مذاهب الائم مذاهب الائمه متفقه على انها فرض عين صلاه الجمعه فرض العين ናት በማለት ተስማምተዋል ይላል እንደውም አሉ ከሌሎቹ ሶላቶች ከአምስት አውቃት ሶላት ሁሉ የጁሙዓ ሶላት አውከር ነው በጣም የተጠና ሱና እንትን የተጠና ፈርድ ነው ይላሉ ومن اعظم مجامع المسلمين ሙስሊሞችንም ከሚሰበስቡ አጋጣሚዎች ትልቁና ዋነኛው ነው ሶላተ ጁሙዓ ከሶላተ ዙሁር ያለምንም ጭቅጭቅ ያለምንም خلاف ይበልጣል ተብሏል ሶላተ ጁሙዓ ከዙሁር በደል ነው ወይስ ራሱን የቻለ ሶላት ነው የሚል ነገር ያነሳሉ ዑለማዎች ሶላቱ አልጁሙዓ ሶላቱ ሙስተቂላ ليست بدلا من الظهر የዙሁር ልዋጭ አይደለችም وانما الظهر እንደውም ዙሁር በደሉን عنها ከሶላት الجمعه ቅያሬ ነው ተብሏል መቼ اذا فاتت صلاه الجمعه ባመለጠች ጊዜ ዙሁር በደል ሆኖ ይመጣል እንጂ ለዙሁር ጁሙዓ በደል ሆኖ አይመጣም አሉ የውሙል ጁሙዓ የጁሙዓ ቀን ከሳምንቱ ቀናቶች ዋናውና ትልቁ ቀን ነው አላህ Subhanahu Wa Ta'ala ለሙስሊሞች የጁሙዓን ቀን መርጦ አድሎናል ወሊላሂል ሐምድ ሌሎችን ኡመቶች ግን አضلهم ከኛ በፊት ከመሆናቸው ጋር ጁሙአን መምረጥ ሲገባቸው እድሉን አላህ አልወፈቃቸውም እነሱም ማልመረጡትም ማለት ነው ምክንያቱም የኛ ነብይ ታላቁ ነብይ ናቸው የታላቅ ነብይ ኡመት ታላቆች ናቸው ደግሞ ኡመቶቻቸውም ማለት ነው ስለዚህ ቁርአን የሁሉም መጽሐፎች ትልቅ ነው ለትልቁ ነብይ ተሰጠ በዛ ምክንያት እኛም አብረን ትልቆች ሆን ወሊላሂ الحمد ጁሙአንም ቀን ለትልቁ ነብይ ተመረጠ ማለት ነው خير يوم طلعت فيه الشمس يوم الجمعه ፀሐይ ከወጣችበት ቀን ሁሉ ትልቁ የጁሙአ ቀን ነው የሚል የሙስሊም ዘገባ አለ ቀጥታ ወደ ሐዲሱ እንገባለን حديث عبد الله ابن عمر عن عبد الله بن عمر وابي هريره رضي الله عنهم انهما سمع رسول الله صلى الله عليه وسلم يقول على اعواد منبره عبد الله بن عمر እና አቡ ሁረይራ የሁሉንም ስራ አላህ ይወደድላቸውና ሁለታቸውም አነሁማ ማለት አቡ ሁረይራና አብዱላህ ማለት ነው ሰሚዓ አይኗ ትቆማለች ለሁለት ሰው ስለሆነ ማለት ነው ለአንድ ሰው ቢሆን ሰሚዓ ነበር የምንለው ለሁለት ሰው ሲሆን ሰሚዓ ሁለቱም ሰምተዋል ረሱላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ የቁሉ ሲናገሩ አላ አዕዋዲ ሚንበሪሂ ማለት ሚንበራቸው እንጨቶች ላይ ሆነው ማለት ነው በቀይ በግራ የሚቆሙት ቋሚዎቹ ወንበሩ ላይ አዕዋድ ይባላሉ ዑድን አዕዋድ ነው ጀመ ነው በቀኝም በግራም በኋላም ስላለ ነው ለየንተህየነ አቅዋሙን ለየንተህየነ አቋሙን ሰዎች ይከልከሉ አሉ ለየንተህየነ መከልከል አለባቸው አቅዋሙን ሰዎች ማቆም አለባቸው ከምን አሁን ወድዕህሙል ጁሙዓቲ ጁሙዓት ከሆነ ጀምዕ ነው በርካታ ጁሙዓዎችን ወይም ከሁለት ሶስት በላይ ያሉ ጁሙዓዎችን ከማሳለፍ ከመተው መቆጠብ አለባቸው ለእንተየነ መቆጠብ አለባቸው አቋሙ ሰዎች ከምን አን ወድዕም ጁሙዓቲ ጁሙዓዎችን ከመተው ወድዕ ማለት ተርክ ማለት ነው አን አይ እንተዋለን ካሉ ደግሞ አው لا يختمن الله على قلوبهم አለያ አላህ Subhanahu Wa Ta'ala ቀልቦቻቸው ላይ ያሽግባቸውና ከዚያ በኋላ ثم لا يكونون ይሆናሉ ثم لا يكونون من الغافلين ከዝንጎቹ ይመዘገባሉ አለቀላቸው ቅጣት ያስከትልባቸዋል ነው ባጭሩ ጁሙአን በተከታታይ መተው ስለዚህ ማቆም አለባችሁ ጁሙአን አትተው ቀጥሉ ስገዱ ነው ينتهين اقوام عن ودعهم الجمعات طيب ነብዩ አለይሂ ሰላቱ ወሰላም ወንበር ላይ ወጥተው ሚንበር ላይ ወጥተው ይخطቡ እንደነበር ነው የሚያሳየን ሚንበሩ ከምንድነው የተሰራው አዕዋድ الطرفا ነው ይላል ከጫካ የመጣ እንጨት ነው ይላል አዕዋድ ጦርፋ ማለት ነው من الاث ينبت في السباخ خلال እንደዚህ ግባ ነገር እያሉ ተረጉሙታል የህንድ ዛፍ እያሉ ተረጉሙታል ዝሮ ዝሮ እንጨት ነው እኛ ስሙን አወጣው አላወጣው ወሚንበሩ የተሰራው ከእንጨት ነው ከጫካ የመጣ ማለት ነው እሱ ላይ ሆነው ሲخطጡ ሲናገሩ ጁሙአን በተከታታይ ማሳለፍ መቆጠብ አለባችሁ ይሄ ካልሆነ አላህ ልቦቻችሁን ያሽግባችኋል ከዛ በኋላ ትቸገራላችሁ ልብ ከተበላሸ ተበላሸ ነገሩ ሚን الغافلين ማለት ጋፊል ማለት የሚጠቅመውንም የማይጠቅመውንም እንደው ቦታ የሌለው ማለት ነው የሚጠቅም ነገር ጥራሽ ይጠቅማል ብሎ ነገር ቦታ የማይሰጥ ማለት ነው ጋፊል ማለት ሚን ጁመት الغافلين አልመሽሁዲ عليهم بالغفة والشقاء እድለቢስ ዝንጉ ከሚባሉ ሰዎች እንዳይሆኑ አደራ ጁሙአን እንዳይተው ብለዋል እዚህ ጋር የሚያሳየን ምንድነው ጁሙአን መተው ከፍ ያለ ዛቻ እንዳለ ነው የሚያሳየን ምክንያቱም አላህ ቀልብን ያሽጋል ማለት ቀልብን የሚያሳሽግ ከሆነ ማሳለፉ የጁሙአ ሶላት ክብደቱ ትልቅ መሆኑን ያሳያል ማለት ነው ሌላው አላህ Subhanahu Wa Ta'ala ማንኛውንም ወንድ ሆኖ አቅመ አዳም የደረሰው ሁሉ ጁሙአ ሶላት መስገድ እንዳለበት ገልጿል ያ አዩሃ الذين امنوا اذا نودي للصلاه من يوم الجمعه فاسعوا الى ذكر الله ብሎ ማለት ነው አቅመ አዳም የደረሰው ሁሉ መሄድ እንዳለበት ነው እዚህ ጋር ፈስዓው ማለት ሩጡ ማለት አይደለም ቀድማችሁ አበክራችሁ ተነሱ ማለት እንጂ መሮጥ ደግሞ ሶላት ላይ ክልክል እንደሆነ ሌላ ሐዲስ አለ ስለዚህ ፈስዓው ማለት بمعنى ፈምሹ ነው ባይሆን ቀድማችሁ ቀደም ብላችሁ ተነሱ ማለት ነው ሶላተ ጁሙአ ዋጅቡን አላ ኩሊ ሙከለፍ طيب جمعة واجب نج بإجماع المسلمين قاتلوا وعن سلامه ابن أكوع رضي الله عنه قال كنا نصلي مع رسول الله صلى الله عليه وسلم الجمعة ثم ننصرف وليس للخيطان زل نستزل به متفق عليه واللفظ للبخاري وفي لفظ لمسلم كنا نجمع, نجمع معه إذا زالت الشمس ثم نرجع نتتبع الفيئة ما شاء الله <clears throat> وعن سلمة بن الأكوع رضي الله عنه قال كنا نصلي مع رسول الله صلى الله عليه وسلم الجمعة ثم ننصرف وليس للحيطان ظل يستظل به متفق عليه واللفظ للبخاري وفي لفظ لمسلم كنا نجمع معه إذا زالت الشمس ثم نرجع نتتبع الفيئة አሁን ደግሞ ስለ ጁሙዓ ወቅት ነው የሚነግረን ቅድም ዋጅብ ስለመሆኑና ጁሙዓ ሶላት ማሳለፍ እንደሌለብን ያለፈው ሐዲስ ያሁኑ ደግሞ የሰለመቱ ማኩ ሐዲስ ደግሞ ኩና ኑሰሊ እንሰግድ ነበረ ሰዓት ነው የሚነግረን مع رسول الله صلى الله عليه وسلم ከነብያችን ጋራ አልጁሙዓተ የጁሙዓን ሶላት የጁሙዓን ሶላት ሰግደን ثم ننصرف ወደ ቤታችን እንመለሳለን ስንመለስ ወለይሰ ለልሂጧኒ ላጥሮች አልነበራቸውም ظلን ጠለስ يستظل به ሰው የሚጠለልበት እንስሳ የሚጠለልበት የሚሆን ጥላ አልነበረውም ፀሐይ በመውጫዋ ነው የምትወጣው አይደለ ስትወጣ ጠለሱ ወዴት ነው የሚሆነው ወደ ምዕራብ ነው የሚሆነው ፀሐይ እየመጣ እየመጣ እየመጣ ከወዳ እያጠረ እያጠረ እያጠረ ይመጣና እኩል ይሆናል አጥሩ ጋራ ጠለስ ይጠፋል ዘዋል የምንለው ዙህር ሰዓት ገባ ስንል ደግሞ ትንሽ ወደ ምዕራብ ፀሐዋ ዘንበል ስትል ጠለስ ወዴት ይሆናል ወደ ምስራቅ ትንሽዬ ሰግደን ስንወጣ መጠለያ የሚሆን ጠለስ አልነበረም ምን ማለት ነው የጁማዓ ሶላት ይዘገይ ነበር ማለት ነው አይደል ወይስ ይቀለጥፍ ነበር ማለት ነው የጁሙዓ ሶላት ይዘገያል ምክንያቱም ጁሙዓ የሚሰገደው ጠላት ሳይነር ነው ሊል ነው ይቀለጥፋል ነው እንጂ ይዘገያል አይደለም ጠላት ከሌለ ወደ በመራብ በኩል ወደ መራብ ያለውም ዘዋል ሲሆን ጠፍቷል በምስራቅ በኩልም ሰግረው ሲመለሱ መጠለያ አልነበረም እያለኮ መጠለያ የለም ማለት ዘዋል እንደሆነ ወዳው ነው የሰገዱት ማለት ነው አልቆዩም طيب متفق عليه ቃላቱ የቅንብሩ የቡኻሪ ነው እያለን ነው وفي لفظ لمسلم በሌላ ዘገባ ለሙስሊም ሙስሊም በዘገቡት كنا نجمع جمعه صلاه نسبي ነበር ማለት نجمع ማለት معه كرسول عليه الصلاه والسلام ጋር اذا زالت الشمس ፀሐዋ ዘንበል እንዳለች ወዳውኑ ማለት ነው ثم نرجع ከዛ እንመለሳለን ሰግደን نتتبع الفيئه የታለ ጠለሱ ይያል የታለ ይያል ጠለሷን እየፈለግን እስከምንጓዝ ድረስ ነበር ወቅቱ ጁሙዓ ሶላትን አበክረን ቀደም ብለን ነው የምንሰግደው ለማለት ነው አልሂጧን ሂጧን የሚለው የሃኢጥ ስብስብ ነው ሃኢጥ ላንዱ ሲሆን ሂጧን ለብዙ አጥሮች ነው አልጂዳሩ ጂዳር እንደማለት ነው ጂዳርን ጁዱር مثل كتابን كتب كتاب ላንዱ ሲሆን ኩቱብ ለብዙዎቹ ነው ጂዳር ላንዱ ሲሆን ጁዱር ለብዙዎቹ ነው ሃኢጥ ላንዱ ሲሆን ሂጧን የሚለው ደግሞ ለብዙዎቹ አጥሮች ማለት ነው نجمع نصلي الجمعه ማለት ነው ጁሙዓ ሶላት እንሰግድ ነበር ለማለት ነው نجمع نتتبع ማለት بمعنى نطلب እንከታተል ማለት እንፈልግ ነበር ጠለሶ የታለያል እንፈልግ ነበረ ነው አሁን የላይኛው ሐዲስ የቡኻሪ ዘገባ የሚያሳየው እንደው ዘዋል ሳይሆን የተሰገደ ያክል ነው ጠለስ የለም ሲል የሚያስደነግጠው ማለት ነው የሙስሊም ዘገባ ግን አይ ዘዋልስ ሆኗል ምክንያቱም ኩናኑ ጀሚዑ ማሁ اذا زالت الشمس ያለው ዘዋል ሆኗል ግን አልቆዩም ማለት ነው ወዳውኑ ዘዋል ለመሆን ምናልባት አንድ ደቂቃ ላይ ፈጅ ይችላል ትንሽ ዘንበል ካለች በቃ ጁማ ሷ ገባ ማለት ነው እንደ ዙሁር መቆየት የለበትም ወዳውኑ ሰግዱ ነበረ ለማለት ነው ተፈضلوا وعن سهل بن سعد رضي الله عنه قال ما كنا نقيل ولا ولا نتغدى إلا بعد الجمعة متفق عليه واللفظ لمسلم وفي رواية في عهد رسول الله صلى الله عليه وسلم طيب وعن سهل بن سعد رضي الله عنه قال ما كنا نقيل ولا نتغدى إلا بعد الجمعة وفي روايه في عهد رسول الله صلى الله عليه وسلم كسهل بن سعد تزجب سراون الله يودلتنا እንዲህ ይለናል ما كنا نقيل ما كنا አልነበርንም ማለት ነው ነቂሉ እምንተኛ አልነበርንም የቀን መኝታ ቀይሉላ ይባላል በአረበኛው ቃለ የቂሉ ከሆነ ለመኝታ ነው ቃለ የቁሉ ከሆነ ለመናገር ነው ቃላቱ አንድ ሆኖ ግን ማዕናው የሚለያይበት ማለት ነው ኩና ነቂሉ ቃለ የቂሉ ማ ኩና ነቂሉ አንተኛም ነበረ ወላ ነተገዳ ምሳማን በላም ነበር ኢላ بعد صلاه الجمعه ከጁሙዓ ሶላት በኋላ እንጂ ከዛ በፊት ቀይሉላ አንተኛም ማለት ጁሙዓ ሶላትን አበክረን ቀደም ብለን እንሰግዳለን ከዛ በኋላ ቀይሉላ አንተኛለን ምሳም ያው እንበላለን ማለት ነው የሚያሳየው መቼ وفي روايه في عهد رسول الله صلى الله عليه وسلم በነብያችን ጊዜ መሆኑ ነው መረጃ የሚሆነን ኋላማ ቢሆን የሷሃባዎች ስራ ነበር የሚሆነው አሁን في عهد رسول الله ከተባለ ሐዲሱ መርፎ ነው ነብያችን አይተው አጽድቀውታል ማለት ነው በሶላት ላይ እሳቸው ማሉበት ማለት ነው በእሳቸው ጊዜ እያለ ነው متفقون عليه واللفظ لمسلم طيب نقيل من القيلولة أو القائلة قال يقيل ضرب يضرب قال لا يمتنع منيتا قيل لا يبالال أصحاب الجنة يومئذ خير مستقرا وأحسن مقيلا እንደሚለው ማለት ነው እሺ ከዚህ ሐዲስ የምንረዳው ነገር ቢኖር ምንድነው ነብዩ ሰለላሁ ዐለይሂ ወሰለም በሷሃቦቻቸው ሶላተል ጁሙአን ፀሐይ ዘዋል እንደሆነች ወዳውኑ ያሰግዷቸው እንደነበር አንዳንድ ጊዜ ደግሞ ከወታተ ينصرفون من الخطبتين والصلاه وما لها من من السنن وليس للحيطان ظل يستظل بها ወዳውን ኹጥባውን ጨርሰው ሶላት ሰግደው ሲወጡ ምንም አይነት ጥላ የሚጠለሉበት ጥላ እንደሌለ ያሳያል ግን ዘዋል ሆኗል አንዳንድ ጊዜ ደግሞ ቀድሞም እንደሚሰግዱ የሚያሳይም ደግሞ አለ እንደውም ቡኻሪ ላይ ቀድመው እንደሚሰግዱ ከዘዋልም وهذا وهذا التقسيم من الراوي لوقت صلاه الجمعه يدل على انهم تاره يصلونها قبل الزوال وتاره يصلونها بعد الزوال ያሳያል 363ኛው ሐዲስ የሰህል ኢብኑ ሳዕድ ማለት ነው صريح في انهم ما كانوا يقيلون ويتغدون الا بعد صلاه الجمعه مما يدل على انهم يصلونها قبل الزوال ማለት ነው ከዘዋል በፊት ይሰግዱት ነበር ነው የሚያሳየው ቀይሉ ኋላ ከሆነ ምክንያቱም ራሃ ቀይሉላዋ لا تكون الا بعد الظهر ከظهر በኋላ እንጂ ከظهر በፊት አትሆንምና ማለት ነው ቀድሞ ሰግደዋል ነው የሚያሳየው እሺ እንደገና አሁን ደግሞ ጭቅጭቁ ምንድነው ከዘዋል በፊት ሰግደዋል ለማለት የሚያስቸግረን ነገር ምንድነው ገዳ የሚለው ነው ገዳ ማለት ምሳ ነው አይደል ምሳ ከዙሁር በፊት በላው ይባላል ቁርስ ነው የሚባለው እንጂ ምሳ የሚባለው ከዙሁር በኋላ ነው لا يسمى غدا ولا قائله الا بعد الزوال فكانوا يبداون بصلاه الجمعه قبل القيلوله ያው ዘዋል ሆኖ ወዳውን ሶላተ ጁሙአን ይጀምራሉ እሱን ይጨርሳሉ ከዛ ይበላል ምሳ ቀይሉላ ይተኛል ማለት ነው ወዳውን ዘዋል እንደሆነ ጁሙአውን ነው የሚሰግዱት ለማለት እንጂ ከዛ ቀድመዋል ማለት አይደለም የሚልም ደግሞ ይላሉ ይሄን ዋንደው ማን ነው የጁሙዓ ሶላት ወቅቱ መቼ ነው ወቅቱ ላይ እንግዲህ قبل زوال ይበቃል የሚሉም አሉ አላየሃል የዙህር ወቅት ነው ወቅቱ በዋናነት የዙህር ወቅት ነው ሲገባ ጁሙዓ የዙህር ሶላት የጁሙዓ ይገባል የዙህር በሚወጣበት የጁሙዓ ሶላትም ይወጣል ነው ትንሽ ግራፍ ያለው አወሉ ላይ ነው መጀመሪያው ላይ ነው ሶስቱ መዝሃቦች ዘዋል ሲሆን ነው ዙሁ የጁሙአ ሶላት የሚገባው እንደ ዙሁር አሉ ማስረጃው ካነ ረሱላህ ሰለላሁ ዐለይሂ ወሰለም يصلي الجمعه حين تميل الشمس የሚለውን ፀሐይ ነው የሚያመጡት እንደዚሁም አን ነብይ ሰለላሁ ዐለይሂ ወሰለም ካነ يصلي الجمعه ثم نذهب الى جمالنا فنريحها حين تزول الشمس ይቅርታ ኢማሙ አህመድ دخول وقتها የጁሙአ ሶላት የሚገባው የዒድ ሶላት ሲገባ ነው ይላሉ የዒድ ሶላት መቼ ነው ታውቃላችሁ የዱሃ ሰዓት ነው ለዚህ ማስረጃቸው ካነ ይሰል الجمعه ጁሙአን ሶላት ይሰግዳል ነብያችን ثم نذهب الى جمالنا ወደ ግመሎቻችን እንሄዳለን ከዛ ሄደን እናስተኛቸዋለን እናስመስጋቸዋለን ሒነ ተዙሩ الشمس ፀሐይ ዘንበል እንዳለች ከጁሙአ ሶላት በኋላ ሄደው ማለት ነው ይሄ ማለት ከቀብለ ዘዋል ተሰገዳለች ማለትን ያሳያል አሉ አንዳንዶቹ አንዳንድ ጊዜ ቀብለ ዘዋል አንዳንድ ጊዜ بعد الزوال ይሰግዷት ነበረ ማለት ነው በላጩ ግን بعد الزوال መሆኑ ነው ለምን ከተባለ አብዛኝ ነብያችን አለይሂ ሰላቱ ወሰለም ያሰግዱበት ስናይ بعد الزوال ነው ስለዚህ ቀብለ ዘዋል ጁሙአ ሶላት ይበቃል ቢባል እንኳ በላጩና ትልቁ ወቅቱ ዘዋል ከሆነ በኋላ ዘዋል ማለት ከመካከል ሰማይ ወደ ምዕራብ ፀሐዋ ዘንበል ካለች በኋላ ማለት ነው ጥሩ وعن جابر رضي الله تعالى عنه أن النبي صلى الله عليه وسلم كان يخطب قائما فجاءت عير من الشام فانفتل الناس إليها حتى لم يبقى إلا إلا اثنا عشر رجلا رواه مسلم طيب አሁን ላይ ደግሞ ኹጥባ የሚخطበው ቁጭ ተብሎ ነው ተቁሞ ነው ለሚለው ተቁሞ ነው የሚخطበው ሌላው ደግሞ ጁሙዓ ሶላት ለመስገድ ምን ያህል ሰው ያስፈልጋል ጁሙዓ ማለት ጀማዓ ያመለክታል ቁጥሩ ምን ያክል ሲሆን ነው ለሚለው ያው በሳቸው ጊዜ የተከሰተውን ክስተት እናያለን ከዛ በታች ይቻላል አይቻልም የምናየው ይሆናል وعن جابر رضي الله عنه أن النبي صلى الله عليه وسلم كان يخطب قائما فجاء ثعير من الشام فانفتل الناس إليها حتى لم يبق الا 12 رجلا رواه مسلم ጃቢር ምን እንደሚለው አን ነብይ ሰለላሁ ዐለይሂ ወሰለም ያአላህ መልእክተኛ ካነ ነበሩ ይخطቡ قائما ቆሞ ነበር የሚخطቡት አለ በአጋጣሚ ከእለታት አንድ ቀን ቆሞ እየخطቡ فجاءت መጣች ዒሩን ማለት ነጋዴዎች በግመን ትራንስፖርቱ ግመን ነው ግመል ሰባስበው የሚሄዱ ነጋዴዎች ምን ይባላሉ عير ይባላሉ من الشام ከሻም በኩል አልዒሩ አልኢብሉ በአህማልሃ ቅርቃብ ተጭነው ተጭነው የሚመጡ ግመሎች ናቸው عير የሚባሉት ጭነት ከሌላቸው عير አይባሉም ይላል ከወደ ሻም መጡ ሲመጡ እንግዲህ የሆነ ምን እንደሚባለው አቀባበል ይደረጋል እዛው ነጋዴው ሲመጣ ለቢያንስ አንድ ወር ፈጅባቸው ወደዛ ሲሄዱ ቆይተው ስለሚመጡ ሲመጡ መጡ መጡ እየተባለ በኃይለኛው በአቀባበል ነው የሚቀበሏቸው እና በአጋጣሚ የሆነ ጩኸት ሲሰማ እኒህ ነጋዴዎች መጡ መሰል ብሎ ሰው ጁሙአ አብሮ ይሰግድ የነበረው እሳቸውን ትቷቸው ወደ ሩጫ ወደ ንግዱ ማለት ነው ለመቀበል ፈንፈተለ الناس ማ ሰዎች ሄዱ ማለት ነው ذهبوا اليها ወደ መጡት ግመሎች حتى لم يبقى سكال قر درس الا 12 رجلا 12 سو بيش قر كنبي عشان بيسجد معناته ليلو هيده ساتو يخطو رواه مسلم مسلم ذغبوت الحديث ونميلن فم فتل الناس انصرف الناس معناته سو هيده كمن عن سماع الخطبه خطبه على ما دامته هيده وخرجوا من المسجد ለምን للقاء العير 12 ሰው ብቻ ቀረ አስራ ሰው ብቻ ቀረ በዚያው ኹጥባውን አዳምጦ ያው ተበተነ ማለት ነው ሶላት الجمعه ዋጅብ ነው ኹጥባውም ዋጅብ ነው ለዚህም ማስረጃው ፈሳው ኢላ ዚክሪላህ ወደ ጁማዓ ሶላት ሄዱ የሚለው ፈሳው ኢላ ذكر ኢላ الى ማለት ኹጥበቱ ጁማዓ ነው አሉ የጁማዓ ኹጥባ ነው ذكر የተባለው ይላሉ አብዛኛው ሙፈሲሮች ኢማሙ ነወዊ እንደውም ኹጥባው ሙአጅብ ለመሆኑ ኢጅማ አለ ይላሉ የዑለሞች አንድነት ድምጽ አለ ይላሉ ሌላው የሚخطበው ሰውዬ አቅም ካለው ያው የማይቸግረው ከሆነ መቆሙ በጣም ተወዳጅ ነው ነው ለምን ወተረኩከ ቃኢማን ያለው እንደውም ይሄ ነው ኢጅማዕ አለበት በዚህ ላይ ተቆሙ መخطብ እንዳለበት ለሚችል ሰው መቆም አለበት ካልቻለ ሶላትን ቁጭ ሰው ይሰግድ ያንኳ ኹጥባ ማለት ነው طيب ሰው ጥሏቸው ሄደ በ12 ሰው ግን ሶላታቸውን አጠናቀቁ ማለት ነው ይሄ ምን ያመለክታል ደሊሉን على صحه الجمعه بمثل هذا العدد ይሄን ያክል የሚያክል ቁጥር ከተገኘ 12 ሰው ጁማዓ ሶላት ማቋቋም ይቻላል ነው አንዳንድ መዛቦች 40 ሰው ይላሉ አንዳንዶች ወደ 20 ምናምን ይላሉ አላየሃል ይሄው 12 ሰው ሰግደዋልና 12 ሰው ካለ ጁማዓ ሶላት በቂ ነው ነው ሌሎች ደግሞ የለም ለምን ከዛ በታች አይሆንም ያው እሳቸው 12 ሰው ሰገዱ ማለት ከዛ በታች አይቻልም ማለትም አያመለክትም ስለዚህ በአንዳንድ ገጠር ላይ ጁማ ይሰገዳል ያለው ሰው ለምሳሌ ስምንት አባወራ ሊሆን ይችላል ስምንቱ ጁማ ሶላት አይስገዱ አንልም ይሰግዳሉ ይችላሉ ኢማሙ አልቡኻሪ ባቡ ሶላት ጁማዓቲ ፊል ቁራ ይላሉ በገጠር ጁማ ሶላት መሰገድ እንዳለበት ይላሉ ሐነፊዮች ናቸው እዚህ ጋር የሚያካብዱት ሐነፊዮች መስመር መንገድ መኖር አለበት ሱቆች መኖር አለባቸው ብዙ ሰዎች መኖር አለባቸው እያሉ የማይደረዱት መስፈርት የለም ጁማ ሶላት ለማቋቋም ማለት ነው ያ ሁሉ ዝም ብሎ ነው ገጠርም ቢሆን ይሰገዳል ከተማም ቢሆን ይሰገዳል ዋናው ነገር ኢማም መኖር አለበት ከሁለት በላይ የሆኑ ተከታዮች መኖር አለባቸው ኹጥባ መخطብ አለበት ነው ማለት واذا راوا تجاره او لهوا انفضوا اليها وتركوك قائما هذا الحديث من ادله الامام مالك بان العدد المعتبر لصحه صلاه الجمعه هو 12 رجل امام مالك 12 መሆን አለበት ለሚሉት ማስረጃ ነው ነገር ግን ይሄ ሐዲስ ያው በዛም ይበቃል ማለት እንጂ የሚያመለክተው ከዛ በታች አይበቃም ማለትን አያመለክትምና ማስረጃቸው በቦታው አይደለም ብለውታል አላየሃል ጀማዓ ከተባለ ጁማዓ ሶላት ይበቃል ቀጥሉ وعن ابن عمر رضي الله تعالى عنهما قال قال رسول الله صلى الله عليه وسلم من أدرك ركعة من الصلاة الجمعة وغيرها فليضف إليها أجرا وقد تم صلاته رواه النسائي وابن ماجه ودار القطني ولفظه له وإسناده صحيح ولكن ولكن قوى أبي حاتم إرساله وعن ابن عمر رضي الله عنهما قال قال رسول الله صلى الله عليه وسلم من أدرك ركعة من صلاة الجمعة وغيرها فليضف إليها أخرى وقد تم الصلاة رواه النسائي وابن ماجه والدار قطني واللفظ له وإسناده صحيح لكن قوى أبو حاتم إرساله كعبد الله بن عمر تزجب أنه قال እርሳቸው አሉ ማለት قال رسول الله صلى الله عليه وسلم يا الله መልእክተኛ አሉ من ادرك ያገኘ ረካዓተን ረካዓ ያገኘ ሰው ሚን ሶላት الجمعه ከጁሙዓ ሶላት አንድ ረካ ከኢማሙ ጋር ያገኘ ሰው وغيرها ከጁሙዓ ሶላትም ውጭ አንድ ረካዓ ያገኘ ዙሁርም ይሁን አስርም ይሁን ፈልዩዲፍ ይጨምር ኢለይሃ ወደዛች ወዳገኛት ረካ ኡኽራ ማት ረካዓተን ኡኽራ ማን ሌላን ረካ ይጨምር ለምሳሌ ፈጅር ላይ አንድ ረካ አገኝ ከኢማሙ ጋር ኢማሙ ካሰላመተ በኋላ ይቁምና አንድ ረካ ይጨምር መግሪብ ላይ አንድ ረካ አገኘ ከኢማሙ ጋር ሁለት ረካ ይጨምር በዛ ያጠናቅ ዙሁር ላይ አንድ ረካ አገኘ ከኢማሙ ጋር ከኢማሙ ጋር አንድ ረካ አገኘ እንበል ዙሁር ላይ ለምሳሌ ሶስት ረካ ይጨምራል አራት ይሞላለታል ወቀተ መሰላቱሁ የጎደለችውን ረካ ያመለጠችውን ረካ ካሟላ ሶላቱን አጠናቋል ይባላል ስለዚህ አሁን ምንድነው እያለን ያለው ጁሙአ ሶላት ሰገደ የሚባለው አንድ ሰው ከኢማሙ ጋር አንድ ረካ ካገኘን ከኢማሙ ጋር አንድ ረካ ካላገኘ ጁሙአ ሶላት ሰገደ አይባልም ያ ወደ ዙሁር ይቀየራል ማለት ነው ዙሁር ነው የሚሰግደው ከሩኩ ውጭ ከሆነ ረካ አገኘ ይባላል እስከ ሩኩ ባለው ካገኘ ረካ አገኘ ይባላል طيب حادثون ነሳኢ ኢብኑ ማጀህ ዳረቁኒ ዘግበውታል ቅንብሩም ቃላቱም የዳረቁኒ ሲሆን ሰነዱም ትክክል ነው ብለውታል አቡ ሐቲም ባይሆን ዘገባው ትክክል ቢሆንም ሙርሰል ነው ሐዲሱ የሚል ነገር አላቸው ሙርሰል ማለት ሱሐቢዩ ማነው ታቢዒዩ ቃለ ረሱላህ ካሉ ሙርሰል ይባላል እዚህ መካከል ላይ ወይ ሱሐባ ወርቋል ወይ አንድ ታቢዒና ሱሐባ ወርቋል ማለት ነው ስለዚህ ወልሙርሰሉ من اقسام الضعيف ነው የሚሆነው ዙሮ ዙሮ ግን على شرط الشيخين የተዘገበ ነው ብለዋል ኢማሙ በይሃቂ አልባኒ وجمله القول ان الحديث بذكر الجمعه صحيح من حديث ابن عمر مرفوعا وموقوفا مرفوعም ሆኖ موقوفም ሆኖ ተዘግቧል በሶሂህ ብለዋል ኢማሙ አልባኒ ሐዲሱ ሶሂህ ነው ማለት ነው አንድ ረካ ያገኘ ሰው ጁሙዓ ሶላት ረካ የሚሰገደው አንድ ጨምርና ያጠናቅ ማለት ነው ባይሆን ዙህርና እነ መግሪብ ከሆኑ አንድ ረካ ብቻ ጨምሮ አይበቃውም ሌላም ያው ሙሉ መጨመር አለበት ነው የምንለው አላየህ አልሐዲሱ ከጁሙአ ሶላት ከኢማሙ ጋር አንድ ረካ ያገኘ ሰው አንድ መጨመር የሚጠበቅበት ያው ጁሙአ ሰግዷል ማለት ይቻላል ነው ኢማሙ ሲያሰላምት ባይሆን ምን ቆሞ ኢማሙ ሲያሰላምት መቆም ጁሙአ ላይም ሆነ ከጁሙአ ውጭ አይቻልም ብዙዎቹ በተለይ በገጠር ዙሪያ አንድ ረካ ወተረካ ካመለጣቸው ኢማሙ ገና ተህያቱን እየቀራ ሩጠው ሄደው አንዱ ያለፈቻቸውን አምጥተው ከኢማሙ ጋር የሚያሰላምት ሰዎች አሉ ይሄ አግባብ አይደለም انما جعل الامام ليؤتم به ነው ኢማሙ ጋር የሚጨርሱትን ጨርሰው እሱ ሲያሰላምት ያን ጊዜ የሚቆሙ ሳያሰላምት አይቆምም من من صلاه الجمعه وغيرها ሚላለ وغيرها ما ከሌላውም ሶላት ማለት ነው ከጁሙዓ ሶላት ውጭ ማለት ነው ማንኛውም ሶላት ሩኩን አግንተን ረካዓ ካላገኘን ያን ሶላት አግንተናል ማለት አይቻልም መዶት السنه انه من ادرك ركعه من الصلاه فقد ادرك الصلاه ይላሉ ሼኹ الاسلام ተይሚያ ሱናው ተረጋግጧል አሉ አንድ ረካ ከማንኛውም ሶላት ያገኘ ሰው ጀማዓም ሆነ ሶላቱን አግኝቷል ይባላል ያው የጎደለውን ይሙላና ማለት ነው ያችን ብቻ ሰግዶ ይበቃዋል ማለት አይደለም ባይሆን ቅሩ طيب يسموها አይደለም وعن جابر بن سموره رضي الله عنه ان النبي صلى الله عليه وسلم كان يخطب قائما ثم يجلس ثم يقوم فيخطب قائما فمن انباك انه كان يخطب جالسا فقد كذب رواه مسلم طيب كجابر بن سمرة رضي الله عنه تزجب أن النبي صلى الله عليه وسلم يا الله ملكتنيا كان يخطب قائما قوم يخطب نبره ثم يجلس كذا በመሐከል ቁጭ ይላሉ ثم يقوم ለሁለተኛው ኹጥባ ደግሞ ይቆማሉ فيخطب قائما قوم يخطب ነበረ ايه نو سنه አሉ جابر بن سموره فمن انباك ያወራህ سو انه نبي عليه الصلاه والسلام كان يخطب جالسا قوچ بلاو يخطب نبر برو ያወራ ሰው فقد كذب واشتو حال እንጂ اوناتون على وراهم قالوا فمن انباك آه، بمعنى فمن اخبرك عندي معناته ነው واشتو حال ማለት ነው እንጂ ሳቸው ቆጭ ብሎ አይخطبون قرانም ራሱ ወተረኩ ከቃይማን ያለው ቁሞ እንደሚخطቡ ቁሙ መከጠቡ ምንድነው ትርጉሙ ብዙ ጥቅም አለው ይላሉ አንደኛ ኃይላቸውን ያሳያሉ ምርቃናቸውን ያሳያሉ ሞራላቸውን ያሳያሉ የመጣውን ታዳሚያቸውን በደንብ ያሰማሉ ሱናውም ራሱ እሱ ነው ቁርአንም ተረኩ ከቃይ ማስል ቁሞ እንደመخطብ እንዳለበት የሚያመለክተው ቁርአንን ተከተልን ማለት ነው ባይሆን በመሐከል ትንሽዬ አንድ ደቂቃ የምትሆነ አካባቢ ቁጭ ብለው ይነሱ ነበረ ሁለት ኹጥባ ለማድረግ ሲፈለግ እንደዛ ነው ካልተቀመጡ ሁለት ኹጥባ አይሆንም ለምን መቀመጥ አስፈለገ ከተቀመጡስ ምን ያክል ይቀመጡ ሱረቱል ኢኽላስ ቁል ሁወላሁ አሐድ የሚቀሩበት ያክል ይቀመጡ ብሏል أن النبي صلى الله عليه وسلم ما كان يخطب جالسا ابدا فالصحابي الجليل جابر بن سمره الملازم للجمع مع رسول الله صلى الله عليه وسلم يكذب من اخبر انه كان يخطب جالسا ቁጭ ብሎ ይخطቡ ነበር የሚለው ሰው ቀጣፊ ነው ማለታቸው አንድም ቀን ቁጭ ብሎ ኸጥቦ አያውቁም ማለት ነው ስለዚህ ኹጥባ ላይ መቆሙ አንዳንዶች ዋጅብ ይላሉ ግን ጅምሁሩ ዑለማ ሱነቱን ሙአከዳ ብለዋል ሐነፊያዎች ሐናቢላዎች ይሄን ይዘው ተጉዘዋል ሱነቱ ሙአከዳ ብለው ኢማሙ ማሊክ ዋጅብ ነው ይላሉ امام الشافعي شرط ነው ይላሉ ምን شروط صحه الخطبه خطبه የሚበቃው ቆሞ ሲፈጡ ብቻ ነው አሉ ለምን ወተረኮ ከቃይማን ያለው ነብያችን ያን ነው አዘውትሮ ያዙኝ ቁጭ በፈጡ ባያቁምና ይላሉ ዋጅብና ሸርጥ ነው ለሚለው የሚለው ማስረጃው ያን ያክል ነው አሉ ሼክ ሱብሩ ሰላም ደግሞ ምናልባት እንደው ቲባዓል ሱነት የረሱልላህ ሰለላሁ ዐለይሂ ወሰለም ነብያችን ቁጭ በፈጡ ስለማያውቁ እሳቸውን ለመከተል ያው እሳቸውን ተከተል ስለተባል በዛ ካልተወሰደ በስተቀር የቀረበው መረጃ በቂ አይደለም ቁሞ ኸጥቧል ማለት ቁጭ ብሎ አይኸጥብ ማለትም ስለማያመለክት ማለታቸው طيب ከተሰማ ቀሩ وعن جابر وعن جابر بن عبد الله رضي الله تعالى عنهما قال كان رسول الله صلى الله عليه وسلم إذا خطب احمرت عيناه وعلى وعلى صوته واشتد غضبه حتى كأنه منذر جيش يقول سبحكم ومساكم ويقول أما بعد فإن خير الحديث كتاب الله وخير الهدي هدي محمد وشر الأمور محدثاتها وكل بدعة ضلالة رواه مسلم وفي رواية له كان خطبة النبي صلى الله عليه وسلم يوم الجمعة يحمد الله ويثني عليه ثم يقول على إثر ذلك وقد على صوته وفي رواية له من, من يهدي الله فلا مضل له ومن يضلل فلا هادي له وللنسائي وكل ضلالة في النار طيب <clears throat> وعن جابر بن عبد الله رضي الله عنهما قال كان رسول الله صلى الله عليه وسلم إذا خطب احمرت عيناه وعلى صوته واشتد غضبه حتى كأنه منذر الجيش يقول صبحكم ومساكم ويقول أما بعد فإن خير الحديث كتاب الله وخير الهدي هدي محمد وشر الأمور محدثاتها وكل بدعة ضلالة رواه مسلم وفي رواية له كانت خطبة النبي صلى الله عليه وسلم يوم الجمعة يحمد الله ويثني عليه ثم يقول على إثر ذلك وقرأ على صوته وفي رواية له من يهدي الله فلا مضل له ومن يضلل فلا هادي له وللنسائي وكل ضلالة في النار وعن جابر بن عبد الله فجابر بن عبد الله تزجبن رضي الله عنهما قال الله يريد لنا سراون على من على كان رسول الله يا الله ملكتኛ نبروا من اذا خطب خطبه በሚያደርጉ በሚመክሩ ሰዎችን በሚያናግሩ ሰዓት احمرت عيناه አይኖቻቸው ይቀሉ ነበረ አይኖቻቸው እንቅልፍ ይዛቸው ነበር አይደለም ቀላ ይሉ ነበረ በጣም መርቀን በሚናገሩ ነበር ማለት ነው وعلى صوته ድምጻቸውም ከፍ ይል ነበረ ወሽተደ غضبه ከላያቸው ላይ የሚታየው እንደው ቁጣ ነገር ይጠነክር ነበረ በሞራል የሚናገር ሰው አለ ቁጣ የተሰማው መስሎ حتى كانه منذر الجيش እንደው የሰውነታቸው መንቀሳቀስና መለዋወጥ منذر الجيش እስከሚመስሉ የወታደር አስፈራሪ ተማም ድንገት እንዲህ ያላሰብነው ከእንቅልፋችን ስንነሳ ቤታችን ተወሮ ብናገኘው ምን እንደሚሰማ በጣም እንደነግጠው ስለዚህ እሳቸው እየፈተው የሚያንቀላፋ የለም ማለት ነው የቁሉ ሰበሐኩም ወመሳኩም ድንገት ጧት ላይ ከቻ የሚል ማለት ነው ድንገት ከተፍ የሚል ሰበሐኩም ንጋት ላይ የሚወር ማለት ነው ወመሳኩም ምሽት ላይ እንደሚወርና እንደሚያስደነግጥ ወታደር እሳቸውም ሲናገሩ በጣም ሞራልና ስሜት ባለው ድምጻቸው ከፍ ባለ መልኩ ይخطቡ ነበረ ويقولوا ኹጥባቸው ላይ ይሉ ነበር አማ ባዕድ ይላሉ ያው መግቢያ ነገር ከተነጋገሩ በኋላ አማ ባዕድ ከዚህ በኋላ ማሳውሳቸው የሚመክራቸው የሚነግራቸው ቁም ነገር ቢኖር فإن خير الحديث كتاب الله ከወሬ ከዜና ሁሉ በላጩ የአላህ ቁርአን ነው وخير الهدي ከመመሪያ በላጩ هادي محمد የሙሐመድ መመሪያ ነው وشر الامور የነገሮች ሁሉ እኩይ ተግባር መጥፎ ማለት ሙህደታቱሃ ፈጠራ ነው ፈሊጥ ነው በዲን ላይ የሚጨመር ነገር ነው ማታቸው ነው ወኩለ ቢድዓትን ضلاله ቢድዓ ፈጠራ ሁሉ ዲን ላይ የሚደረግ ፈጠራ ፈሊጥ ሁሉ ዶላላ ጥመት ነው የነሳይ ዘገባ ወኩለ ዶላለትን ፊናር ጥመት ከሆነ ደግሞ ጥመት ሁሉ ወደ ጀነት አይወስድም ወደ ጀሃነም እንጂ ነው وفي روايه له በሌላ ዘገባ له ለሙስሊም كانت خطبه النبي صلى الله عليه وسلم የነብያቸው ኹጥባ ነበረች የውመል الجمعه የጁሙዓ ቀን يحمد الله አላህን የሚያመሰግኑባት ነበረች ወይትኒ عليه በርሱ ላይ የሚያወድሱባትም ነበረች ኹጥባቸው ከዚያ በኋላ ثم يقول ይሉ ነበር على اثر على اثر ذلك ከዚህ አስከትለው ወይም ከዚህ ቀጥለው ማለት ነው على اثر ذلك ማለት ወቀዲ على صوت ድምጻቸው ከፍ ብሎ የሚቀጥለውን ይናገሩ ነበር ነው وفي روايه له አሁንም ለሙስሊም من يهدي الله فلا مضل له ይላሉ አለ من يهدي الله አላህ ቀናውን መንገድ ያስያዘውን ሰው فلا مضل له አጥማሚ የለውም ومن يضلل الله ያጠመመውን ሰው ደግሞ فلا هادي له ቀናውን መንገድ የሚያስይዘው ማንም የለም ኩሉ ሸይ ቢቀዳ ወቀደር አላህ ያለው ብቻ ነው የሚሆነው አላህ ያጠመመውን ማንም አያቀነው አላህ ያቀነውን ማንም አያጠመው ይሉ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 እንጂ ዝም ብሎ ወረቀት ጋር ፊቱን ሸፍኖ ህዝቡን ሳይመለከት ህዝብን ሳይቀሰቀስ የሚደረግ ኹጥባ ዋጋ እንደሌለው ነው የሚያሳየው ህዝብን የሚቀሰቅስ የሚያነቃ መሆን አለበት ከሳቸው ከነብዩ አለይሂ ሰላቱ ወሰለም እንዳየነውና እንደሰማነው እዚህ ኹጥባ ላይ ደግሞ የቢዲአን ነገር እያነሱ ግዜ ቢዲአን ያወግዛሉ ከቢዲአ ጥሩ ነገር እንደሌለ ደግሞ ደጋግሞ ግዜ ነግሯቸው እንደነበር ነው የሚያሳየው ስለዚህ ቢዲአ ሐሰን አለ ብለው የሚሞግቱ ሰዎች ምንም አይነት ተቀባይ የላቸውም ለምን ቢድአ ሁሉ ዶላላ ነው ብለዋል ዶላላ ሁሉ ደግሞ ወደ جہነም እንጂ ወዴትም አይወስድም ብለዋል ስለዚህ ቢድአ ለአምስት ይከፈላል ብለው የሚከፋፍሉ ሰዎች ትክክል አይደሉም ተሳስተዋል ነው ምንድነው ቢድአ ሲባል ደግሞ ሁለት ትርጉም አለው አንድ ቋንቋዊ ፍች አለው አውሮፕላን ምን በለው ሰዓት ምን በለው ማንኛውም ማሽን ፈጠራ የፈጠራ ስራ አለ አይደለ እሱ ቢድዓ ይባላል ግን ክልክል አይደለም ኢብዳዕ ኢብዳዕ ማለት ፈጠራ ነገር ተወዳጅ ነው እንደው እምን ላይ እዱንያ ላይ እዲን ላይ የሆነው ግን ሸሪዓዊ ፍቹ ነው ሸሪዓዊ ፍቹ አላህ ህግ ያላደረገው ነብዩ አለይሂ ሰላቱ ወሰለም ህግ ያላደረጉት ከሰሃቦችም ያልመጣ ነገር ዛሬ አዲስ የምንጨምረው የምናመጣው ነገር ካለ እድል ላይ ፈጠራ ነው من احدث في امرنا هذا ብለው ፈስረውታል እዚህ ዲናችን ላይ ፈጠራ የፈጠረን ያሉት እንጂ ከዲናችን ውጭ ያለ ነገር ላይማ فانتم اعلم بدنياكم ብለዋል ስለ ዱንያችሁ እናንተችሁ የምታውቁት እኔ ስለ አኺራ ነው ማስተምራችሁ ብለዋል ሆነ ተምር ነበርና ባጋጣሚ እናዳቅለው ምናምን ስለዋቸው አያስፈልገው ምናምን ይሏቸው እየቀላለዱ ማለት ነው ከዛ ያን ተምር ሳያዳቅሉት ይቀራሉ ከዛ ሳያፈራ ይቀራል ያ ተምር ማለት ነው ለምንድን ይሄ ተምር ያላፈራው ስሏቸው እህ የዛ ጊዜ ጠይቀሩ አይሆንም ብለ አያስፈልገውም ብለው አሏቸው አሃ እና እኔ ስለ ዱንያ እኮ እናንተሽ የምታውቁት ተምር እንዴት ማፍራት እንዳለበት እንዴት መዘራት እንዳለበት አንቱም አዕለሙ ቢዱንያኩም ስለ ዲን ጉዳይ ነው አሉ ስለዚህ ስለ ዲናችን ነብያችን ያስተማሩን ብቻ ነው መያዝ ያለበት ስለ ዱንያ ግን አውሮፕላን ያምጡ ሰፊ ጃልባ ያምጡ የተለያዩ ነገሮችን ያምጡ አልተከለከለም አሁን አንዳንድ ጊዜ ቢዲያ እኮ حرام ነው አይሆንም ስንላቸው ሀዳ ነብዩ አለይሂ ሰላቱ ወሰለም በመኪና ሄደዋል እንዴ ጤፍ በልተዋል እንዴ የተለያዩ ነገሮች ያመጡልናል መጀመሪያ እሱ ቢዲያ የሚለው ውስጥ እኮ አይገባም من احدث في امرنا هذا ነው እዚህ ዲናችን ላይ የጨመረን ያሉት እንጂ ዱንያ ላይ አልተናገሩም ዱንያ ላይ ማንደውም ፈቅደዋል አንቱ ማዕለሙ ቢዱንያኩም ሶሂህ ቡኻሪ ያለ ሐዲስ ነው ማለት ነው طيب ቀጥሉ وعن عمار بن ياسر رضي الله تعالى عنه قال سمعت رسول الله صلى الله عليه وسلم يقول إن طول صلاة الرجل وقصر وقصر خطبته مئنة من فقه طيب وعن عمار بن ياسر عمار بن ياسر كتب على تزقبه رضي الله عنه الله يرضى لنا قال ሰሚዕቱ ረሱላላሂ ሰለላሁ ዐለይሂ ወሰለም يقول የአላህ መልእክተኛ ሲናገሩ ሰማው ምን ብለው ኢነ ጡለ ሶላት الرجل የሰውየ ሶላት መርዘም ወቂሶረ ኹጥበቲህ የኹጥባ ማጠር መኢነቱን من فقهه መኢነቱን بمعنى علامه ምልክት ነው ማለት من فقهه ማለት من علمه ካለው ዕውቀት ምልክት ነው ዕውቀት ያለው ሰው ሲሆን ነው ወሬ ቢበዛ በምን አይቆጠርም ይባላል አይደለ ወሬ ማለት ማቀለ ወአፋት ነው እጥር ምጥን ብሎ ሰሚታን ጥቅም የሰጠ ነገር ነው የሚፈልገው እንጂ ዛዛታ ቢያበዙት ዋጋ የለውም ስለዚህ ሶላቱን ማርዘም ቁጥባውን ጥርጥር ማድረግ የሰውየውን علم የሰውየውን ዕውቀት የሚያመላክት ነው ቁጥባ የሚያረዝም ከሆነ ሶላት የሚያሳጥር ከሆነ ግን በተቃራኒው ማለት ነው የሰውየው ማንነት ያሳያል ማለት ነው ስለዚህ ሶላተ ጁሙአን ማስረዘም ቁጥባውን ማሳጠር ቁጥባው ግን ቁም ነገር ያላት ዋና ዋና ፍሬ ሐሳቦችን ለህዝቡ ማስጨበጥ ያለበት ነገር የምታስጨብጥ መሆን አለበት ድምጹን በማጉላት ርዕሱን በመምረጥ የሚናገራቸው ማስረጃዎች ከቁርአን ከሐዲስ ወሳኝ ወሳኞችን ነገሮች በማቅረብ ማለት ነው ሀታ ድምጹ እንኳን ማይሰማና ታዳሚው ሰፊ መስጊዱ ሰፊ ከሆነ ሙከቢራተ ሶውት የድምጽ ማጉያ መጠቀም አሁንም ይቻላል የድምጽ ማጉያ መጠቀምም ቢድዓ ነው የሚሉ ሰዎች ያጋጥሟቸዋል ቢድዓ አይደለም ድምጻቸው ከፍ አድርገው ኹጥባ ያደርጉ የነበረው ድምጽ ለማሰማት ነው አሁንም ሙከቢራት ሶት እሱ ከሌለ ሶላት አይበቃ ማለታችን አይደለም ድምጹ እንዲደርስና እንደ እንዳይደነጋገር ሰው ለማድረግ እንጂ ያለ እሱ ሶላት ይቻላል እሱ ቢመጣ የሚያመጣው ችግር የለም ሶላት ላይ የሚያሳድርብን ተጽዕኖ ስለሌለ ማለት ነው رواه مسلم ماشي وعن أم هشام بنت حريثة رضي الله عنها قالت ما أخذت قاف والقرآن المجيد إلى عن لسان رسول الله صلى الله عليه وسلم يقرؤها كل جمعة على منبر إذا خطب الناس رواه مسلم طيب وعن أم هشام ابن بنت حارثة بن نعمان رضي الله عنها قالت ما أخذت قاف والقرآن المجيد إلا على لسان رسول الله صلى الله عليه وسلم يقرأها كل جمعات على المنبر اذا خطب الناس رواه مسلم ام هشام የሂሻም እናት ማለት ነው አባቷ ሐሪሳ ነው ቢንቲ ሐሪሳ ማለት የሐሪሳ ልጅ ሆነች ሐሪሳ ደግሞ ابن النعمان የኑዕማን ልጅ ሆነ ማለት ነው رضي الله عنها የኡሙ ሂሻምን ስራ አላህ ይወደድላትና قالت አለች ማ اخذቱ ቃፍ ማለት ማ ሐፊዝቱ ቃፍ ማለት ነው ቃፍ የሚለውን ሱራ አልሸመድልኩትም አልሐፈዝኩትም ቃፍ ወልቁርአን መጅድ የሚለውን ኢላ አላ ሊሳኒ ረሱልላህ ሰለላሁ ዐለይሂ ወሰለም በነብያችን ምላስ ላይ እንጂ እሳቸው ሁሉ ጊዜ ይቀራውሃ ኩለ ጁሙዓትን የጁሙዓ ቀን ይቀሩት ነበርና አለ ሚንበር ሚንበር ላይ ይخطቡበት ነበር ማለት ነው በሱረቱ ቃፍ ይخطቡ ነበር ሲያሰግዱ መቅራት አይደለም ኹጥባ ላይ اذا خطب ሰዎችን በሚመክሩና በሚخطቡ ሰዓት በሚያናገሩ ሰዓት ቃፍን ይቀሩ ነበረ በዚያ ምክንያት ደግሞ ደጋግሞ ሲቀሩት ደግሜ ደጋግሜ በማዳመጥ ለመሸምደድና ለማሐፈዝ ችያለሁኝ እያለችን ነው እንግዲህ ይሄ ነው ኹጥባ ማዳመጥ ማለት ይخطቡት የነበረውን ኹጥባ እስከ መሐፈዝና እስከ መሸምደድ ድረስ ማለት ነው በደንብ ልባቸውን ሰጥተው ያዳምጡ ነበር ማለት ነው እኛ ግን ምን ከጥቦ ነበር ሲያሰግድ ምን ቁርአን ቀርቶ ነበር ብንባልም ዛሬ ቀራውን አላውቁም ነው መቼም ጁሙአ እና ሰብ ሳይቀር አይቀርም እንል ነው እንጂ አናቀው ቃፍ የሚለውን ሙሉ በሙሉ ወይም ግማሹን ኹጥባ ላይ መጠቀም የነብያችን አለይሂ ሰላቱ ወሰለም ሱና እንደነበር ያሳያል ስለዚህ ይወደዳል ይሄንን ሱራ እንደ ኹጥባ መጠቀም ማለት ነው እሷን ለምን መረጧት ለሚለው ስለ አኺራ ጉዳይ በደንብ አድርጋ ትናገራለች ለመውዒዙ እንደው ለግሳጼ የአኺራን የቂያም ቀን ጉዳይ ስለምታነሳሳ በጣም ጥሩ ነች ምክንያቱም ይላል ኸይርንም ሸርንም የሞትን ጉዳይ የሙቶ መቀስቀስን የጀነትን የሳትን እንዲሁ ግሳጼዎችን ምክሮችን በደንብ የያዘች ነች ይባላል ኹጥባ ላይ ቁርአን የቁርአን አያ መጨማመሩ ዋጅብ ነው ብለዋል ባዙ ዑለማ ሌሎች ደግሞ ያው በጣም ይወደዳል ወደ ማለትም ሄደዋል አላየሃል ቁርአን ኹጥባ ላይ ቁርአን አንቀጽ የግድ ነው መጨመር አለበት ሌላው ምክሮችን መውዒዶ ያለውን ነገር መደጋገሙ ተወዳጅ ነው ይኸው ቃፍን ደጋግሞ ይخطቡ እንደነበርና ኡሙ ሂሻም ለማሐፈዝ እንደቻለች ያሳያል ማለት ነው طيب እንግዲህ ኢንሻአላሁ ተዓላ የዛሬው درسችን በዚህ ይጠናቀቃል